radio ondaro ondaro senza parole ondaro ondaro yenyado yenyado yenyado ondaro ondaro anche in ondaro ondaro صوت الشعب الشعب إثيوبيا لازال لازال لازال find. There is much hospitality and a peace of mind. It's the time. Freedom, some voice, every day you can mean it. The colors of their brown, black and white. Africa. ይህ ልሳን ሮማ የአማርኛና የጣሊያንኛ ዝግጅት ነው። ልሳን ሮማ በ87.9 ሜጋሄርስ ላይ የሚያስተላልፈውን የአማርኛና የጣሊያንኛ ፕሮግራም አሁን ጀመረ። ስለ ዝግጅታችን ያላችሁን አስተያየት በ06 491750 መስመር ላይ አስተላልፍ ይችላችሁ። መልካም ቆይታ ከዝግጅቶቻችን ጋር ኢትዮጵያ ለዘላለም ትኖር። Find that is much hospitality and a peace of mind. Freedom, some voice, every day you can mean it. Aquel sauna was a motor ከቶ አይቀርም ሞቱ ምንም ቢታክቱ ከቶ አይቀርም ሞቱን ምንም ቢታክቱ ምን ቢሰነብቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ እንዲህ በአርምሞን እንዲህ በአርምሞን በእንዲህን ያል ምክንያት አልቀው ሕፃን ይቅር ሳይሉ የዮሴፍ ሶሎሜን ጌታ ከነናቱ ሆረ ደብረ ብስቋም ሆረ ደብረ ብስቋም ምድረ ግብ ስደቱን በዚያ በበረሃን በመንከራተቱን ውሃ እየለመነች እመቤት ናት። የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች። ከሕይወት ርስቱን ወዲያውም ደረሰን ለመምህርነቱ አርባ ሌሊት መዓልት ጾመ ወጸሎቱ በእደ ዮሐንስ በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባንም በነአስ እድገቱን ሆሳዕና ዳዊት ለዓለም መድኃኒቱን ኪራ ላይ ሶም ብለው ሰደዋል ካህናቱ ደቂቀ ሰራዊት አልቀሩም አበይቱ ጌታችን ተይዞን በጊዜ ሰለስቱን ወድቆ ተገረፈ ለምለም አካላት ሰቀሉ ከኢየሱስ ግፍ ኦምዝንቱ ዘለፌ ወለፌን ዘለፌ ወለፌን አእባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደም ሆነ ሸሸ ብርሃናቱ ሳሩም ደረቀናን ቅጠሉም አትክልቱ ከዋክብት ረግፈው ታጡ ካሉበቱን ሲገርፉት ሲያዳፉት ሲወድቅ በደረቱ በስተኋላው ቁመው ስበው በደረቱን በስተፊቱ ቁመው ስበው ወደ አንገቱን ስቅሎ ስቅሎን አሉት ሲዛቡት ሲገርፉት ሲያዳፉት ሲወድቅ በደረቱን በከየት ማርያም በከየት ማርያም አዘነች እናቱ ጌታችን ተነሳን ምድረ ቀራንዮን መስቀል መሰረቱን ጌታችን ተነሳን በለተ ሰንበቱን ቆሉ ቀረን መጣ ጌትን ጽኑ ሽብር ሆነን አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትትር አዳምን አወጣው ምስለ ብእሲቱ ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱ ከቶ አይቀርም ሞቱን ከቶ አይቀርም ሞቱን በመከታተል ላይ ያላችሁት ልሳን ሮማ የአማርኛና የጣሊያንኛ ዝግጅት ነው። እንግዲህ አራተኛ ሳምንቱን ለያዙት የኢትዮጵያ ኦርቶዶክስ የጾም በዓል እንግዲህ ይህን በገና ጋብዘናቸዋል። በቀጣይነት ይቅርታ የሚለውን ጥንቅራችንን ይዘን እንቀርባለን። ማንኛውም የክርስቲያን ተፈጥሮ ወንድሙን በደል ይቅር ማለት እንደሚገባው በቅዱስ መጽሐፍ የታዘዘና የተደነገገ ነው። በማቴዎስ ወንጌል ምዕራፍ 17 ከ15 እስከ 17 ወንድምህ ቢበድልህ ሂድና አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔ ቀራጭ ይሁንልህ። ሲል ጌታችን ኢየሱስ ክርስቶስ የተናገረውን ቃል መሰረት በማድረግ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ ሰባት ጊዜ ነውን? ብሎ ቢጠይቀው እስከ ሰባ ጊዜ ሰባት እንጂ እስከ ሰባት ጊዜ አልልህም ሲል ክርስቲያኖችን ሁሉ የይቅርታ ሰዎች መሆናቸው እንዳለባቸው አረጋግጦ መልሶለታል። በዚህም መሰረት ሰባን በሰባት ብናበዛ 490 ስለሚሆን ሰው ምን ያህል ትዕግስተኛ መሆን እንዳለበት ሁልጊዜ ህዳጌ በቀል መሆን እንደሚገባው ቃሉ ያስረዳል። በመሰረቱ ቂም የሚባለው በልብ ተቀይሞ ላይ ላዩን ግን ሰላማዊ ሰው መስሎ መታየት፣ ሌላውን ሰው ለመበቀል አጋጣሚ ጊዜና ወቅት ፈልጎ ውስጥ ውስጡን እያደቡ መቆየት ነው። የክርስትና ሕይወት መመሪያ የሆነው ቅዱስ መጽሐፍ ግን በቀል የኔ ነው የሚል አምላካዊ ቃል መሰረት በቀልና ፍርዱን ለእግዚአብሔር ትተን ህዳጌ በቀል እንድንሆን ይነግረናል። ይልቁንም ለእናንተ ሊያደርጉላችሁ የምትፈልጉትን እናንተም ለሌሎች አድርጉላቸው። በእናንተ ላይ ሊደረግባቸው የማትፈልጉትን እናንተም ደግሞ በሌሎች ላይ አታደርጉባቸው የሚለውን አምላካዊ ትእዛዝ መመሪያ አድርገን ከሰዎች ጋር ሁሉ በመረዳዳትና በመተባበር የጋራ ጥቅምን ጠብቆ በፍቅርና በሰላም መኖር እንድንመርጥ እንገደዳለን። አንደኛው ወገን ተነስቶ ወይም በግዴለሽነት በደል ቢፈጽም ቅራኔ ቢፈጠር የተፈጸመውን በደል ረስቶ በደለኛውን ይቅር ማለት ራስን ለእግዚአብሔር በየዋህነት ማቅረብ ታላቅ መስዋዕትነት ነው። ነቢዩ ዳዊት ለልበ ቅኖች እግዚአብሔር ቅርብ ነው ሲል የተናገረው እንደነዚህ ያሉትን በመመልከት ነው። ብዙዎች ግን ለሰው ይምሰል የታረቁ በመምሰል የተፈጥሮ ወንድማቸውን የሚያጠቁበትን አጋጣሚ ጊዜና ዘመን ይፈልጋሉ። በዚህ ሁናቴ ላይ እያሉ ወደ ቤተ ክርስቲያን እየሄዱ ጸሎተኛ መስለው ይታያሉ። ይቅርታንም ይለምናሉ። ነገር ግን ከወንድሞቻቸው ጋር ያላቸውን ቅራኔ ሳይፈቱ የሚጸልዩትና ጸሎን የሚጠይቁት ይቅርታ ሁሉ ዋጋ ያሰጣቸው አይችልም። ለዚህም ነው አባቶች ቂም ይዞ ጸሎት፣ ሳል ይዞ ስርቆት እያሉ በምሳሌ የሚናገሩት። ቂም በቀል የሚይዝ ሰው ይቅርታን ማግኘት አይቻለውም፣ ጸሎቱም ተቀባይነት የለውም ማለት ነው። ሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችን እናንተንም ደግሞ ይቅር ይላችኋል። ሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታችሁን ይቅር አይላችሁም። ማቴዎስ 6 ከ10 እስከ 16 ሲል ጌታችን ኢየሱስ ክርስቶስ ያስተማረው ሰዎች ሌሎችን በደል ይቅር እንዲሉ ነው። በተጨማሪ ጌታችን ኢየሱስ ክርስቶስ ባስተማረው የዘወትር ጸሎት ሲሳይነ ዘለለ እለትነ ሀበነ ዮም ብለን ስለ ዕለት እንጀራችን ከጸለይን በኋላ እኛም ደግሞ የበደሉን ይቅር እንል ዘንድ በደላችንን ይቅር ብለን ብለን እንድንጸልይ ያዘዘን ለከንቱ ሳይሆን ሰዎች ሁሉ ከሰማይ አባታቸው ይቅርታን ለማግኘት በጸለይ ቁጥር እነሱም በቅድሚያ የበደሏቸውን ይቅር ማለት እንዳለባቸው ለማስገንዘብ ነው። በሌላ በኩል ደግሞ ጸሎቱ ለመስተቀይም ከመ ዘውድቀ ማዕከል እስዋክ የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው እንዲል መድኃኒታችን ኢየሱስ ክርስቶስ በምሳሌ ዘር እንደገለጠው በእሾህ ውስጥ የወደቀ ዘር እሾህ ይታነቃል፣ ፍሬ ሳይሰጥ እንደሚቀር ሁሉ ቂምና በቀልን ሳያስወግድ ለበደለኞችም ይቅርታን ሳያደርጉ ለራስ ብቻ ይቅርታን ለማግኘት ወደ እግዚአብሔር የሚጸልዩ ጸሎት ዋጋ የማያሰጥ ስለሆነ በእሾህ መካከል በወደቀ ዘር ተመሰለ። ብዙዎች ሰዎች በየጊዜው ወደ ቤተ ክርስቲያን እየሄዱ ጸሎት ይጸልያሉ። ምጽዋትም ይሰጣሉ። ሆኖም አልፎ አልፎ ጸሎታቸው ውጤት ደካማ መስሎ በሚታይበት ጊዜ ያዝናሉ። ምክንያቱ ግን ቂም በቀልን አስወግደው ይቅርታን ሳያደርጉ በልማድ ብቻ ወደ ቤተ ክርስቲያን በመሄዳቸው መሆኑን አይገነዘቡም። በተለይ በአንዳንድ የክርስቲያን በሚታየው ንትርክና ጭቅጭቅ፣ እርስ በርስ መለያየት፣ ሰላም ማጣት ስንመለከት እንደነዚህ ባሉ ሰዎች የሚጸለየው ጸሎት ከእግዚአብሔር ደርሶ ግዳጁን ይፈጽማል ብሎ እንደማይታመንበት በቀላሉ ለመረዳት ይቻላል። በልብ ቂምና በቀልን ይዞ ለግብር ይውጣ የሚጸለየው ጸሎት የሚቀርበው መስዋዕት ለዓለም ሰላምና ደህንነት ከማስገኘት ይልቅ መቅሰፍትን የሚያተርፍ ይሆናል። ስለዚህ እግዚአብሔር በደላችንን ይቅር እንዲለን በጸሎታችንም ሌላውን መጥቀምና ራሳችንን መጠቀም እንድንችል አስቀድመን የበደሉን ይቅር ማለት እንደሚገባ ማወቅና መረዳት ይኖርብናል። ይቅርታም ሲባል የልብን ሰርቶ በደልን በእርቅ ለመሸፈን ከወንጀል ለማምለጥ ያህል እንዲሁ በአፍ ብቻ ለሰው ይምሰል የሚደረግ ሳይሆን ይቅር ለእግዚአብሔር ብሎ ከልብ መታረቅ ስለሆነ እያንዳንዱ ሰው በዚህ ዓላማ ቢመራ በዓለም ላይ ሰላም ሊጸና ይችላል። ሰላም የይቅርታና የፍቅር ውጤት ነውና። ወስብሐት ለእግዚአብሔር። መልካም ቆይታ ሽረት የሚበላማ መቼ ጠፋ ባይጨካከ ሰው ባይከፋ እሸቱ ደርሶ ቡቃያው متاعا ጥፋት አለሁ ዘግቼ አድማጮቻችን ባለፉት ሁለት ሳምንታት በሊቢያ አካባቢ ስለሚኖሩት ኢትዮጵያውያን ኤርትራውያንና ሶማሌዎች መዘገባችንና እዚህም በቀጥታ በሬዲዮናችን ቃለ ምልልሶች ማድረጋችን የሚታወስ ነው። አብዛኞቹ ኢትዮጵያውያንና ኤርትራውያን በጣሊያን መንግስትና በተለያዩ ሀገሮች በተደረጋቸው እርዳታ መሰረት ወደ ሶስተኛ አገር መዛወር ችለዋል። ዛሬ ዛሬም እነዚህ ሁናቴዎች ተቀይረው በሊቢያ ላይ የጦርነቱ ድባብ አይሏል። ድብደባዎቹም ቀጥለዋል። የወጡ ኢትዮጵያውያንም አሉ፣ እዛም ይቀሩ አሉ። እስቲ ከዚህ እድል አጋጥሟቸው እዚህ ኢጣሊያ የገቡ ኢትዮጵያውያንን እዚህ መስመር ላይ ልናቀርብላችሁ ተዘጋጅተናልና ዝግጅቶቻችንን እንድትከታተሉት እንጋብዛለን። ሄሎ፣ ይሰማሻል? ሄሎ ትሰሚኛለሽ? ሄሎ ሄሎ ይሰማሻል? መስመር ላይ ነሽ? ትሰሚናለሽ? ሄሎ ትሰሚናለሽ? ሄሎ አቤት፣ ይሰማሻል ወይ? አዎ ይሰማኛል። እሺ እንኳን ደህና ገባሽ እላለሁኝ። እዚህ ሮም የምንገኝ የኢትዮጵያ ኮሚኒቲ ነን። እንግዲህ በጣም ነው ደስ ያለን። ምክንያቱም ሊቢያ ያለውን በዜና በተለያዩ የተዘገቡትን አይተን በጣም ያሳስበን ነበር። እንደውም ከእናንተ መካከል በየክፍሉ ከነበሩት ልጆች ውስጥ አንዳንዶቹን ጠይቀናቸው የነበሩትን ሁኔታ ነግረውናል እና በጣም አሳዛኝ እንደነበር ነው የምናስታውሰው። ስለዚህ በአንቺ በኩል አሁን እንዴት ሆነሽ እንደገባሽ እንዴት እንደነበር በመጀመሪያ እዛ እያለሽ ምን መልክ የነበረው? ምን አይነት ሁኔታ ነበረ? ማለት አሁን ከጦርነቱ በፊት ነው የምነግርሽ ስለ ሊቢያ የነበረው ወይስ ከዛ በፊት ያለውን ነገር ላስረዳ? ያለውን ሁኔታ እንዴት እንደነበር በተለይም አንቺ እዛ እንዴት እንደገባሽ እና በአጭር መልኩ ማለት ነው ሊቢያ እንዴት እንደደረሽ ከሊቢያስ በጦርነቱ ጊዜ ከጦርነቱ በፊት ያሳለፍሻቸውን አንዳንድ ሁኔታዎች ብትነግሪኝ። ያው አሁን ጦርነቱ ከተጀመረ ጊዜ ጀምሮ ከቤት አንወጣም ነበር። በጣም ችግር ነው የነበረው። ራሳቸው ወታደሩን ብቻ ሳይሆን ዜጎቹ ራሳቸው ጥቁር በመሆናችን በጣም ችግር ያደርሱብን ነበር። ከቤት አንወጣም፣ በቃ በር ተዘግቶ ነበር የምንኖረው። ሌሊት ላይ መጥቶ የተደፈሩ አሉ። እኛ ጋር እንኳን ማለት እኛ ያለንበት group ባይደፈሩም ግን መዘረፍ እኔ ራሴ እኔ ያለውበት ቤት ማለት ነው ተደብድብ ያለው ተዘርፍ ያለው ምንም ነገር በቃ በባዶ ነበር የነበር ነው። ይህንን እርዳታ አግኝተን እኛ እድለኞች ሆነን ወጥተናል። የቀሩት ደግሞ ከዚህ የከፋ ነው አሁን ያለው። እኔ የምለው ለምሳሌ ድብደባውን ራሳቸው በሩን ገንጥለው ነው የሚገቡት ወይስ ከውጭ ስትወጡ ተከትሏችሁ ነው የሚገቡት? ጭራሽ መጀመሪያ ሲጀመር አትወጭም ከቤቱ አይደለም ትንሽ እንደው ትንሽ ማለት ሴቶች ትንሽ እንሻላለን። ተሸፋፍነን አይናችንን ከልለን ረሀብ ስላለ ምግብ ለማግኘት እንወጣለን። እሱንም የሆነ ሰዓታት ጠብቀሽ ነው እነሱ ቤት በሚገቡበት ወይ ደግሞ ሊሰግዱ ምናምን በሚሄዱበት ሰዓት ነው። አሁን የእነሱ የወታደሩ ችግር ብቻ ሳይሆን የራሳቸው ዜጎችም ሴቶችም ወንዶችም አከራዮቻችንም ራሳቸው በጣም ነው የጠሉን። እና ሲገቡ በር ሊዘርፉን ሲገቡ ማለት ነው በፌሮ ነው ገንጥለውት የሚገቡት። የብረት በር ነው። በፌሮ ገንጥለው ይገባሉ። ያለሽን ነገር ያው ሽጉጥ፣ ሁሉም ሰው በአሁኑ ሰዓት እያንዳንዱ መሳሪያ ይዟል። ሁሉም ብረት ታጥቆ ነው ያለው እና ያስፈራሩሻል። ያለሽ ነገር ከምንጣፈሽ እስከ ላይ ድረስ ያለው በሙሉ ይበተን ይበረበራል፣ ይፈተሻል እና ሴት ሴት ነሽ ወንድ ነሽ ምናምን የሚባል ነገር የለም። ልብስሽን በሙሉ ታወልቂያለሽ። በሴትነትሽም አውልቀሽ ትፈተሻለሽ። ያለሽ ነገር በሙሉ ይወሰዳል። እኛ አሁን ለምሳሌ ብረት ድስት አልቀረም፣ ይሄ ማንቻ፣ ሹካ፣ ተራ ነገሮች በሙሉ ማለት ነው በባዶ ቤት አስቀርተውን ነው ይሄ ነገር ገጥሞን በመጨረሻው ሰዓት የመጣ ነው እንጂ ምንም ነገር የለም። ከምንለብሰው ልብስ እንኳን መቀየር የለንም ነበረ። በጣም አስከፊ ነገር ላይ ነበር የነበር ነው። እንደው ግን አንቺ በምትኖሪባቸው አካባቢዎች በሴት እህቶቻችን ላይ የደረሰ ድፍረት ወይም ደግሞ አደጋ ነበር? አዎ፣ አሁን እነሱ ልጆች እኔ ጋር አልመጡም ማለት የተደፈሩት ልጆች አልተገናኘንም። በመሰረቱ እርስ በርሳችን የመገናኘቱ እድል የለም ነበር። ምናልባት እድለኛ ከሆንሽ እንደዚህ አሁን እንዳለንበት ካምፕ ሆነን ቤቶች እንደዚህ ለሶስት ለአራት ሀበሾች እድለኞች ከሆንም ማለት ነው ካለን እዛው ለዛው ነው እንጂ በስልክም ራሱ የማውራት እድሉ በጣም የጠበበ ነው። ስልክም የለሽም፣ ኮኔክሽንም የለም። ስልክም ይዘሽ ከተገኘሽ አከራሽ ራሱ ነው የሚወስደው የቤትሽ አከራሽ። ግን ለምሳሌ ለምን ያህል ጊዜ ነበረ በስራ ሳትሰማሩ በአንድ ቤት ውስጥ ተዘግታችሁ እየኖራችሁ? ቤት ለመክፈልስ ቢሆን እንዴት አይነት አቅም ነበራችሁ? አሁን ምንም አቅም የለም ነበር። በተለይ ይሄ ጦርነቱ ከተጀመረ ጊዜ ጀምሮ በረሀብ ነው። አማንበላበት ጊዜ ይበልጣል በሁለት ቀን አንድ ቀን even የምንጠጣ ውሃ እንኳን የጨው ውሃ ነው። የሀገራቸው ውሃ ጨው ነው። ከ toilet ነው ቀድተሽም የምትጠጪው የውሃ የማግኘት ሽድል አይደለም፣ ምግብ ማለት ነው። በጣም አሰቃቂና መግለጽ ከሚገባው በላይ በቃ ላስረዳሽ ከሚገባው በላይ አሰቃቂና ዘግናኝ ነው የነበረው። እንግዲህ እናንተ እግዚአብሔር የተመሰገነ ነውና በተለያዩ ድርጅቶችና የተለያዩ ማህበራት ባደረጉልን ጥረትና እርዳታ እዚህ ለመብቃት ደርሳችኋል። እግዚአብሔር የተመሰገነ ነው። ሌላ ግን የቀሩ ወንድሞቻችን፣ እህቶቻችን፣ ህጻናቶች ሁሉ አሉና እንዴት ነው እዛ ያለ በትሪፖሊ በነበራችሁበት ጊዜ በህጻናቶች የቀሩ አሉ። አሁን ለምሳሌ እኛ የምናስታውሳት የአንዲት አመት ልጅ ያላት ወጣት ቀርታብናለች። ስለዚህ እንዴት ነው ጉዞውን ሲመርጧችሁ? በምን መልኩ ነበረ ወደዚህ ሊያመጧችሁና ሊያስቀሯችሁ የቻሉበት ሁኔታ? አዎ እኔ በመሰረቱ በመጀመሪያ ደረጃ በዜሮ ሰዓት ነው ማለት በመጨረሻ ሰዓት ነው ተደውሎ አስር ኪሎ ያልሞላ እቃ ይዘሽ ነው የተባልኩት። ከዛ በፊት ያለውን ነገር እንዳልኩሽ ቤት ውስጥ ታፍነን ስለነበረ information አላገኘንም። አብዛኞቹ ሰዎች አንድ ሁለት ደግሞ ወረቀት የዩኤንኤችሲአር ወረቀት ያለው ነው የተባለው። መጀመሪያም እንደዛ ነው እና አሁን እያን እዚህ አሁን ጓደኛ ያለች ነፍሰ ጡር ናት፣ ባሏ አልመጣም። ሁሉም እዚህ ያለው በሙሉ ባሎቻቸውና ሚስቶቻቸው ተነጣጥሎ ነው በአንድ ወረቀት ያለ ነው፣ ተለያይተን የመጣ ነው። እኔ ለምሳሌ አሁን እንደዛ ነው፣ እሱ እዛ ነው ያለው፣ እኔ እዚህ ነኝ ያለሁት እኔም እንደዛው እኔ የምለው ለምሳሌ እዛ በነበራችሁበት ወቅት ጊዜ በ UN ለመመዝገብ ችግር ነበር ወይ? ለምንድን ነው መነጣጠል ያስፈለገው? ለምሳሌ አሁን አንቺ ተመዝግበሻል፣ ባለቤትሽ አልተመዘገበም። ሌላው አማራጭ ተመዝግበናል። ይኸውልሽ አሁን የኔ የኔ አንድ ላይ ነው። ወረቀቱን ኮፒ አድርጋችሁ ስጡ ይባላል። ይሄን ወረቀት ማለት ነው። ቁጥራችንን ጽፈን ኮፒ አድርገን ሰጠን። እና የወጣው ስም ያንቺ ነው፣ እሱ መሄድ አይችልም ተባለ። የዩኤን ደግሞ ሊቢያ ውስጥ ሲፈልገው ይዘጋል፣ ሲፈልገው ይከፍታል። እንደገና ይሄ የታወቀ ነገር ነው። የሊቢያ ውስጥ UN አስራ አምስት ቀን ቢሰራ አንድ አመት ይዘጋል ማለት ነው። እና ያው በአጋጣሚ ወረቀት ያወጣ ነው እንጂ ያንን አሁን ብዙ አሉች ነፍሰ ጡር ናት ያልኩሽ ልጅ አሁን እሷ ናት ያላት እንጂ ባሏ የለውም። እኮ እኔ አሁን ለማወቅ ማለት ብዙ ነገር ማወቅ በግል ላዋራሽ እችላለሁ፣ ግን እንደው አድማጮቻችን ሊገነዘቡት ይገባል ብለን የምናስበው አሰራሩ ምን መልክ አለው ማለት አንዳንዶቹ አድማጮቻችን እርዳታ እጃቸውን መዘርጋት እንኳን ቢፈልጉ በምን መልክ ነው ሊዘረጉ? ለምንድን ነው መነጣጠሉ ያስፈለገው? ያመዘጋገብ ስህተት ነበር ወይስ ደግሞ በተናጠል ነበር የምትመዘገቡት ለማለት ነው? የመመዝገቡ ይልሽ አሁን ኢትዮጵያውያኖቹን የፎቶኮፒና የኢትዮጵያዊነቱን መረጃ የሚያረጋግጥ እሱን አቅርቡ ተባለ። እሱ የሌላችሁ ደግሞ ተብሎ የቤተክርስቲያኑ form የሚሰጥ form አለ። እሱ form ተሞልቶ እላዩ ላይ አንችነትሽን የሚገልጽ ፎቶግራፍ ይደረጋል። ስምሽ፣ ሙሉ አድራሻሽ ይሰጣል። ያ የተመዘገበው ግን አልተጠራም። የተጠራው በምንድን ነው መሰለሽ? የኤን ነው የተመዘገበው የሰጠነው ወረቀት ያን ዋናውን ሳይሆን ፎቶኮፒውን አድርገን ሰጥተን ስልካችንን እንጽፋለን እና የሰሩት እንደዛ ነው። የሰጠነውን እንትን ብለው በስልክ ደውለው ነው የጠሩት። አንድ ቀን አንድ በቃ አስራ ሁለት ሰዓት ሲቀረው ማለት ነው። ለሊት ለሊት ላይ ነው ተደውሎ የተጠራ ነው። የውስጡን ያለውን አሰራር እኔ ብዙም information ኑ የለኝም። ምናልባት ጓደኛዬ ከሆነ እንግዲህ ማለት እምልሽ ከቤት ውስጥ አንወጣም information more የለንም። እኛ ምንም የምናገኘው ነገር የለም። አሁን ነው እንደውም እዚህ እንትን የምንለው እዛ ውስጥ እያለን ሰቆቃ ነው እንዳልኩሽ። አንድ ጓደኛ ያለች የተደፈረች ለስድስት ለሰባት ነው የደፈሯት። ተዘርፋለች። ምን አሁን በሽተኛ በቃ መራመድም ራሷን መቆጣጠርም አትችልም። ሆስፒታልም የለም። ብትሄድም የሚያስታምማትም ሆነ የሚያክማት እርዳታ አላገኘችም። እንደውም እዛው ነው ያለችው። በህይወት መኖሯ ራሱ ያጠራጥረኛል በአሁኑ ሰዓት። ይቅርታ አድርጌልኝና እዛ ነው ያለችው አሁን እዛ ትኖር አትኑር አላውቅም። እኔ ስመጣ ግን ትቻት ነው የመጣሁት እና ራሷን አታውቅም። ሌላ ደግሞ ልጠይቅሽ የምፈልገው አሁን የቀሩ ወገኖቻችን ማለት አሁን አንቺ ባለቤትሽን ትተሽ መተሻል፣ ሌላ እህት ባለቤቷን ትታ ነው የመጣችው። እንዲሁም ብዙ ህጻናቶች የቀሩ ይመስለኛል ና እንደ ውስጥ አንቺ የምታውቂውን ነገር እዛ የቀሩ ወገኖቻችን በምን ሁኔታ ይኖራሉ? የሚያስፈራሽሽ ምንድን ነው? አንቺ ስትወጪ የቀረው ልብሽ እዛ የተውሹ ማለት ነው ምንድን ነው መሆን አለበት ብለሽ አሁን በአስቸኳይ መደረጋል ምንድን ነው ያለውን ሁኔታ አንቺ ስላየሽ እስቲ እዛ ምን ይጠብቃቸዋል ብለሽ ነው የምትፈሪው ምንድን ምንድን ነው አሁን በቃ እኔ በሚታየኝ ሰዓት ማለት ነው እኛ እድለኞች ሆነን ወጥተናል። እነሱ ግን የሚጠብቃቸው ሞት ብቻ ነው። የዓለም መንግስታት ተባብሮ እነዚህን ሰዎች ህይወታቸውን ካላተረፉ ወደዚህም ወደዛ የሚባል ምንም አማራጭ የለም። ተደፍረሽም ተደብድበሽም በጭካ በጥይት እንኳን አይደሉሽም። በጣም አሰቃቂ ነው። በቃ እንዴት ላስረዳሽ? በጣም ከባድ ነገር ነው። በቃ ገብቶሻል? እንዴት ልግለጽልሽ? ይገባኛል መደፈር ምን እንደሆነ መደፈር በላይ ላይ ባይደርስም መደፈር ማለት በሴት እህቶቻችን ላይ የሚደርሰውን ነገር መገመቱ ራሱ ምን ያህል እንደሚያማቃለው ላንቺም እንደሚያምሽ ነው። አዎ በሴትነት ብቻ አይደለም የምነግርሽ የሊቢያ ነገር በጣም ዘግናኝ ነው። ወንዶቹም ነው የሚደፈሩት፣ ሴት ብቻ አይደለም። በጣም ያሳዝናል። እውነት ለመናገር በጣም ዘግናኝና አሰቃቂ ሁኔታ ነው። የዓለም መንግስታትም ሆነ እኛም ኢትዮጵያኖች ብንሆን ሁላችንም ርብርቦች ማድረግ ይገባናል እንላለን። አሁን እስቲ እህታችንን ከማቅረብሽ በፊት አንቺ አንድ ትንሽ ነገር እንድትኝ የምፈልገው አሁን ያለሽበት ቦታ ምን አይነት መልክ አለው? ደህና ነሽ ወይ? አሁን ይኸውልሽ ከዛ ስታንዳርድ ሲታይ እግዚአብሔር የተመሰገነ ይሁን። ለመኖርም ጥሩም ነገር ለመተንፈስ ጥሩ ነው ያለ ነው እግዚአብሔር ይመስገን። ግን አሁን ስንመጣ የተቀበሉን ኮንቲነር ነው። አንድ ስንት እንሆናለን? አስር አንድ ስምንት ወጣቶች እና ሁለት ህጻናቶች አንድ እናት ያለች አለች። እንደዛ ነን ነው ኮንቲነር ውስጥ ነው ያለ ነው። በቃ እንደዛ ነው። በጥቅሉ ግን ስንት ናችሁ የገባችሁት የዛን ቀን? ስልሳ ስድስት ነው መሰለኝ ከህጻናቶቹ ጋራ ስልሳ ስድስት ነው የመጣ ነው። እሺ ከልብ ነው የማመሰግንሽ። እግዚአብሔር አሁን ባለሽበት ቦታ የተሳካ እንዲሆን እንለምናለን፣ እንጠይቃለን። ደውለንም እንገናኝሻለን ብዬ ተስፋ አደርጋለሁ። እህታችንን ግን ብታሳልፊልኝ በጣም ደስ ይለኛል። እሺ ሄሎ እንደምን አለሽ? እንኳን ደህና መጣሽ እላለሁኝ። እንኳን ደህና ቆየሽ። አመሰግናለሁ። እንዴት ነበረ እዛ የነበረው ሁኔታ? ምን አይነት መልክ ነበር? ምንድን ነው ያሳለፍሽው? በሴትነትሽ በኢትዮጵያዊነትሽ ያሳለፍሻቸው ሰቆቃዎች ምን አይነት መልክ ነበራቸው? በምንድን ነው የምታየው? እኔ በጣም አሰቃቂ የደረሰብኝ ምልሽ እኔ ማለት የሰባት ወር እርጉዝ ነኝ። ባሌ ያው እዛ ነው ያለው ማለት ነው እንደ አጋጣሚ እኛ ማለት ነው ባሌ ሊመጣ ሲፈልግ የሚሰራው ቲጂ የሚባል አካባቢ ነበረ እና ከሱን ለማምጣት ወደ መዲናው ሄጄ ማለት ነው። ከዛ ይዞ ስመጣ እኔን ይዘውኝ ባሌ እንደበደቡት ሞባይል ነበረ፣ ንብረቶች ነበሩ። ያው እኔንም ትንሽ ነገር መታቱኝ ምናምን ነገር የነበረንም ብር ወሰዱብን ማለት ነው። ይሄ ምን አካባቢ ነው የሚሆነው? ዛንዙር የሚባል አካባቢ ከትሪፖሊ ራቅ ይላል። ሄሎ። አቤት። በጣም ነው ነው ምናልባት ዛሬ ሰዓቱም ሁኔታውም አሰቃቂ ሊሆን ይችላል እና መናገር አልቻለችም እናት እሷ በቃ ማለት እያለቀሰች ነው ያለችው። ላቅርብልሽ? ያው ነፍሰ ጡር ስለሆነች ነፍሰ ጡር ስለሆነች ሆዷን ምናምን ስለመቷት ባልየው ደግሞ በክፉኛ ነው በቃ እንትን ጥላው የመጣችው ገብቶሻል። እና አሁን አልጋ ላይ እያለ ነው ትታው የመጣችው እሷ አሁን እዚህ ከደረሰች በኋላ ይሄን ነገር ነግራ አንዳንድ የሕክምና ሁኔታዎችን ማግኘት አልቻለችም። ሕክምና ነው ብላ እንትን ያለችው እንጂ የገለጸች አይመስለኝም። ማለት ራሷን አሁን control አታረግም። ባልየው እዛ አልጋ ላይ ነው ትታው የመጣችው። የሚበላው የለም፣ ብር የለውም፣ የሚረዳው ምንም የለም። ያው ሁሉም እንደ ሁሉም እንትን ትንሽ ለየትና ከበድ የሚያደርገው እናት እሷ ነፍሰ ጡር ስለሆነች እና የእሱ ሁኔታ አልጋ ላይ እዛ ትታው የመጣችው ምናምን ነገር በቃ ኮንፊውዝድ አድርጓታል። ማለት አይምሯት ጥሩ ነገር አይደለም ያለው። አሁን ሳናግራት ይኸው እያለቀሰች ነው። እስኪ ቆይ እንጂ ሞክሪ። ምንም አይደለም መናገር አሰቃ ማን ነው ያ ያሳለፈችው ሁኔታ ያሳለፈችው ሁኔታ በጣም የሚያሳዝን መናገር አንቺ ምን ማናገር ይቅርታ፣ ምንም አይደለም። ሌሎችን አግኛቸው። እሺ እሺ <laughs> ነው። ይቅርታ የሱ በጣም ነው ከልብ የምናመሰግንሽ አንችንም እሷንም በኋላ በግል በስልክ ደውለን ያለውን ሁኔታ ለመረዳትና እሷም እዚህ ሀገር ባለችበት ሁኔታ ውስጥ የምትረዳበትን መልኩን ለመሞከር እንጥራለን። እውነት እዛ ያሉ ወገኖቻችን ምን ያህል አሰቃቂ ሁኔታ ላይ እንዳሉ መገንዘብ እንችላለን። ምክንያቱም ብዙ ወገኖቻችን ተደብድበዋል፣ ተደርፍ ተደር ይቅርታ አድርጊልኝ በጣም ነው ያዘንኩት። እኔ መራሴ በእሷ እሷ ቦታ ላይ በሆን በሚለው ው በጣም ያሳዝናል። ምክንያቱም እኛ አፍሪካ ለአፍሪካ ሆነን ይሄን ያክል ሰቀቀንና ሰቆቃ ሲደርስብን በጣም ያሳዝናል። ስለዚህ አልሰማም በጣም ያሳዝናል። በተለይ የኛ የኢትዮጵያን የኤርትራውያን ጉዳይ ደግሞ በጣም ዘግናኝ ነው፣ የሚያሳዝን ነው እዛ ያለው ነገር በጣም አሰቃቂ ነው። ሌላ ሰው አለ እና እኛ እዚህ መድረሳችንና መረዳታችን ሳይሆን እኛ አይምሯችን አላረፈም። እዛ ላሉት ነው የምናስበው። እንዲህ ተመታ ሲባል በቃ አለቁ፣ ወይኔ እግዚአብሔር ወይ ድረስላቸው ነው የምንለው ያለ እግዚአብሔርን ከመማጸን በቀር ምንም የምናደርገው እርዳታ የለንም፣ አቅምም የለንም እና ይህንን የተባበሩት መንግስታት የሆነ መፍትሄ ወስደው ዛሬ ነገ ተብሎ ጊዜ ገደብ የሚሰጠው ነገር አይደለም። እና ይሄ በፍጥነት የሚሆን መሆን ያለበት ነገር ነው። ጊዜና ሰዓት ደቂቃዎች የሚሰጡት ጉዳይ አይደለም። የሰው ህይወት ነው እያለቀ ያለው እዛ። በአብዛኛው ሴቶች ብቻ ናቸው የመጣችሁት ወይስ ወንዶች ወንድሞቻችንም አሉባቸው? አሁን ከገባችሁት ውስጥ አሁን ከገባነ ትንሽ ወንዶች ብዙ አይደለም፣ ሴቶች ነን ትንሽ የምንበዛው። ወንድ ግፋ ብል አንድ ስድስት ሰባት ቢሆን ነው፣ ከዛ አይበልጥም። ወንዶች ወንድሞቻችን ስላልተመዘገቡ ነው ወይስ የቦታ ችግርም ነበር? የቦታ ችግር ይመስለኛል። መአት ወረቀት ያላቸው ወንድሞቻችን እህቶቻችን ቀርተዋል እና ወረቀት ያለው even ወረቀት ያለው እንኳን ማምጣት ያልቻለበት ወቅት ነበረ። plus ደግሞ ክፍት ቦታም ነበረ። እኛ ያሳሰበን ከችግሩ አንጻር ብዙ ሰው መክተት የሚቻልበት ቦታ እያለ ነው ክፍት ቦታ ይዘን የመጣ ነው። ከምን ችግር እንደሆነ ልገባን አልቻለም። ምንም አልተረዳንም። እሱ እሱ ያሳስባል። ምክንያቱም ከሚያልቀው ህዝብ ግማሹን እንኳን ማንሳት የሚቻልበት ወቅት ነበረ ያ ወቅት። ግን አሁን እህታችን እንደምትለው ወይም ደግሞ እኛ ከዚህ በፊት ደውለን ካረጋገጥ ነው ውስጥ የደረሰ መረጃ ቢኖር አብዛኞቹ የዩኤን የተመዘገቡበት ወረቀት ስላሌለ ነው ይባላል። ግን አንቺ ከምታውቂው ሁኔታ ተመዝግበውም ወረቀቱም ኖሯቸው የቀሩ ወንድሞች፣ እህቶች፣ ልጆች አሉ። በጣም በጣም በጣም እኔ በግሌ የማውቃቸው ጓደኞች የነበሩ ወረቀት ያላቸው ተመዝግበው ማምጣት ያልቻሉ እና በጣም ይበዛሉ። ወረቀት ያለው ሰው ይበዛል። ሚስት መጥቶ ባል ይቀራል፣ ባል መጥቶ ሚስት ትቀራለች። ወረቀት እያላቸው የሌላቸው አይደሉም። እነኚህ እያላቸው ይቀሩ አሉ። ያላቸው ደግሞ ተመዝግበው ያልተጠሩ ያልተደወለላቸው ነበሩ። እና እንደዚህ አይነት አጋጣሚ ነበረ። ከይቅርታ አድርጊልኝና አሁን አንቺ የመጣሽው ከትሪፖሊ ነው። ከቤንጋዚ ግን ወንድሞች፣ እህቶች ወይ ህጻናቶች ወደ ትሪፖሊ መጥተው የመጡ የምታውቂያቸው አሉ? ምንም አይነት አጋጣሚ የለም። ከዛ ወደዚህ የማለፍ chance አልነበራቸውም በሰዓቱ። በጣም ሩቅ ነው ባንጋዚ በፍጹም ከባንጋዚ ወደ ትሩፖሊ ማንም ሰው አይገባም። ከገባም የመጣም ሰው ካለ እግሩ የተመታ ነው ያለው መረጃ የተነጠቀ ነው። መግባትም በህይወት አይደርስም ወደ ምክንያቱም እዛ የተሸበረ ሀገር ስለሆነ ይህንን ሀገር ልታሸብር ነው ተብሎ እግሩን በጥይት የተመታ ልጅ አለ። ሌላው ቀርቶ የእኛ ሰው ነው ትሪፖ አዎ የእኛ ወገን ነው። ትሪፖሊ ውስጥ ራሱ የወረቀት አውጣ ሲባል ሱቅ ተልኮ የሆነ ልጅ ከኪሱ የጊዜያዊ መታወቂያ ባንጋዚን አውጥቶ ነበረ ፖሊሶች ስላስቸገሩ በፊት ማለት ነው። ከዛ ያንን ወረቀት አውጥቶ ሲያዩ ባንጋዚ ይላል። አሀ አንተማ ለካ እዚህ እያስተባበርክ ነው ያለኸው ብለው ብለውት እግሩን በጥይት መተውት አልጋ ላይ የወደቀ ልጅ አውቃለሁ እኔ። አድራሻውን ባላውቅም አልመጣም። እሺ እዚህ አሁን አንድ ወንድም አለኝና አንዳንድ መረጃዎችንም ማወቅ ይፈልጋል። እስቲ እሱንም ስሚና የምታስታውሻቸውን የሚያሳዝኑሽና የቀሩ ሊደረጉ ደግሞ ይገባቸዋል የምትይው ለአድማጮቻችን የምታስተላልፊውን ሁሉ ቀጥለሽ ልታቀርቢልን ትችያለሽ። ከልብ ነው ማመሰግንሽ። እሺ በጣም ነው ማመሰግን። እሺ እኔ በቅድሚያ እህቴ እንኳን ደህና መጣችሁ እላለሁ። እንኳን ወደዚህ መጣችሁ የሰላም አየር ለመተንፈስ በቃችሁ እላለሁ። እና እዛም ላሉ ወንድሞቻችን እህቶቻችን የተሰማንን ሀዘን እንገልጻለን። መቼም እግዚአብሔር እድሉ ቀንቷቸው በሰላም ወደ ሌላ ሀገር የሚሄዱበት ሁኔታ ይመቻቻል የሚል ተስፋ ይኖረናል። እኔ ማለት የምፈልገው እዛ በቆያችሁበት ወቅት ሌሎች የአፍሪካ ሀገሮች ለምሳሌ ኬንያ፣ ናይጄሪያ ዜጎቻቸውን ለማስወጣት ብዙ ጥረቶች አድርገዋል። ወጥተዋል፣ ወደ ቱኒዝም ይሄዱዋል። ኢትዮጵያውያንን ለማስወጣት እንዴት ነው? ምንም ጥረት በመንግስት በኩል አልተደረገም። ስለዚህ የምታውቁት ነገር አለ? እንዴት ነበር የእናንተስ ፍላጎት? የእኛም ፍላጎትም ከኢትዮጵያ በኩልም የሰማነው ምንም አይነት መረጃ አልነበረም እኛ ወሬውን እሱን ራሱ ወሬውን ለመስማት በሬዲዮ ደረጃ እንጂ በአካል የተደረገ ነገር ምንም ያየነውም የሰማውም ነገር የለም። እኔ በማውቀው እንዴት ነው ሱዳን ኤምባሲ እንዲመዘገቡና አንዳንድ እንቅስቃሴ ተጀምሮ ነበር። በተጨማሪ ደግሞ ኤርትራውያኖች ኤምባሲ ነበራቸው እዛ አካባቢ። ኢትዮጵያ ብቻ ነው ኤምባሲ የሌለው። እንግዲህ እኔ እስከሚሰማው ድረስ እንኳ አይደለም ኤምባሲ ድረስ ሄደን የመመዝገብና ወዲህ ወዲያ የማለት እድሉም አልነበረንም። plus ደግሞ እዛ ሱዳን ኤምባሲ ሄደንስ ተመዝግበት ለሱዳኖች ቅድሚያ ተባለ አሉ የሄዱ ልጆች። እኔ በበኩሌ አልሄድኩምም አልሞከርኩምም። ግን ነፍሰ ጡሯ እንደምትለኝ አሁን ከኛ ጋር ያለችው ጓደኛችን ሄጄ ነበር በቅድሚያ ለሱዳኖች እንጂ ለእናንተ አይሆንም ተብዬ ተመልሻለሁ ነው ምትለን ያለችው። እናንተ ምን ያክል ነበር ፍላጎቱ ወደ ኢትዮጵያ የመሄድ ስድሉ ቢኖር ፍላጎቱ ነበራችሁ ወደ ኢትዮጵያ ለመሄድ? ህይወትም ማዳን እኮ ነው የነበረው። የዛ ጋር የሀገር ምርጫም ወይንም የፖለቲካም ጉዳይ ሳይሆን ህይወትን የማዳን ሩጫ ነበረ። በተገኘው መንገድ ለማምለጥ የተደረገ ነገር ነበረ ሆነና እግዚአብሔር ፈቃዱ ሆኖ ግን እኛን ከዛ ከእሳት ውስጥ ነው ነጥቆ ያወጣል። እግዚአብሔር እውነትሽን ነው። እግዚአብሔር የተመሰገነ ነው። አሁን የምንጸልየውም እግዚአብሔር ፈቃዱ ሆኖ እዛ ያሉ ወገኖቻችንም የከበደ አደጋ ሳይደርስባቸው እንደው በሚቻለው በዓለም ዙሪያ ባሉ አገሮች ውስጥ እንዲሄዱ የእኛም ጸሎት ነው። አንቺ ግን ሊሆን ይገባዋል ካየሹ ሁኔታ እዛ ሀገር ነበርሽ ነበርሽና ካየሹ ሁኔታ ከነበረው ሰቆቃ አንቺ ዛሬ እዚህ ብትሆኝም ልብሽ ለእነሱም የሚያስብ ነው እና ምንድን ነው በዓለም ላይ ያለን ወገኖች ምን ማድረግ አለብን ትያለሽ? እኔ ብዬ ማስበው እንደው ቢቻል ነው የሚለው። ሚቻል ከሆነ ጊዜ ሰዓታት፣ ደቂቃዎች ሳይሰጡ ወረቀት ያለው የሌለው የዜጋ የዜግነት ጉዳይ ምናምን ሳይባል እዛ ሀገር ውስጥ ያለው ህዝብ ጠቅላላ አፍሪካዊ ቢወጣና ሚቻል ከሆነ ዛሬውኑ በዚህ ደቂቃ ሚቻል ቢሆን ጊዜ ሳይሰጥ ማለት ነው እንደው ወጥተው ከዛ ከእሳት ውስጥ እሳት ውስጥ ነው ያሉት አሁን እኔ እንደምረዳው እና ከዛ ተነጥቆ የመነጠቅ ያህል ነው። በመንፈስም በስጋም ወደ መንግስት ሰማያት የመነጠቅ ያህል ነው ከዛ ውስጥ መውጣት ማለት እና እንደዚህ የሆነ ሀገር ላይ ብቻ ወስዶ ቁጭ አድርጎ ከዛ በኋላ ጉዳዩ ቢጣራ ብዬ ነው ማስበው ሚቻል ከሆነ የዓለም መንግስታት ያንን ጉዳይ ከልባቸው እንትን ብለው እንደው ቢረዱ ቢተባበሩ የሚል ነገር ነው ያለኝ። እንጂ ሌላ መናገር በቃላት አይገልጸውም እዛ ያለውን ነገር። ስለዚህ ሁሉም ዜጋ ይሄንን ነገር በቃ ስራዬ ብሎ ጊዜ የሚሰጥ ጉዳይ አይደለም። ሰው ከስር ከስር እያለቀ ነው ያለው። እንደዛ ብዬ ነው ማስበው። እንደ እንደሚቻለው በቃ ብቻ እንደሆነ ነገር እንዴት ብዬ ልግለጽልሽ? ልክ ከስቃይ ሲወጡ ምን ጥቅ አድርጎ እንደማውጣት በቃ እንደዛ አድርጎ የሆነ ቦታ ማረፊያ ቦታ ብቻ አድርገው ከዛ በኋላ እንትን ቢጣራና እንደሚደረገው ቢሆን ይሻላል ብዬ ነው የማስበው። እንግዲህ አድማጮቻችን አሁን ያሉትን ወገኖቻችን እዚህ ጣሊያን ሀገር ውስጥ ነው የሚገኙት። ከዛ በተሻለ ሁኔታ አንዳንድ ሁኔታዎች እየተስተካከለላቸው ነው ብለን ተስፋ እናደርጋለን። በመጀመሪያ የሰው ልጅ ህይወቱ፣ ከዛ በኋላ ሌሎቹ ነገሮች በሙሉ ቀስ በቀስ ይደርሳል። ስለዚህ ሊቢያ ላሉ ወገኖቻችን ሁላችሁም በአቅማችሁ ማለት ነው እናንተን ሳይሆን እዚህ ያሉ አድማጮቻችንን አስመልክቶ እኛን ትብብር ላደረጉልን አምነስቲ ኢንተርናሽናል፣ ሳንታ ጂዲ ጂኦ ቀይ መስቀል ሬድ ክሮስ የሚሉት በሙሉ ከልብ እናመሰግናለን። አሁንም እኛም በምንችለው እግዚአብሔር ፈቃዱ ሆኖ በሚረዱን ድርጅቶች በኩል የምንችለውን ያህል ለማድረግ ጥረት እናደርጋለን። እግዚአብሔር ከሁላችንም ጋር ይሁን፣ ከእናንተም ከኛም። ከልብ ነው የማመሰግነው ለነሱ። እኛም እናመሰግናለን። ጊዜውን አግኝተን ስላገኘናችሁ በጣም እናመሰግናለን። እነሱም ባሉበት ቦታ እግዚአብሔር አባቴ ጥላ ከለላ ይሁናቸው እንላለን። የሆነች አንድ እህት ታለችን የ church ጉዳይ የሚደርሳት እሷ ደግሞ ላናግርሽ እያለች ነው። ይቅርታ እሺ፣ እሺ፣ እሺ። እናመሰግናለን። hello እሺ፣ እንዴት ነሽ? እንኳን ደህና መጣሽ። እሺ፣ እሺ እስቲ እንዴት ነው አንቺ በምን መልኩ ነው ያየሽው? አንዳንድ መስተካከል ያለባቸው ነገሮች አለ የምትያቸው ለወገኖቻችን፣ በተለይ እዛ ለቀሩት ህጻናቶች፣ በተለይ ሴቶች ያለውን በደል ታውቂያለሽ እና እስቲ አንዳንድ ሁኔታ ለአድማጮቻችን ብትነግሪን። እኔ የምልሽ ነገር ማለት ቤተ ክርስቲያኑ በሚቻለው በሚችለው አቅም ወይም ከሚችለው በላይ ከኛ ከስደተኞች ጎን ቆሟል። ብዙ ጥረት እያደረገ ነው። ግን የእኛ ሰው የተወሰነው ሰው document አለው ከተወሰነው በላይ ደግሞ ያው በሃይማኖት በምን አድሎ የሊቢያ ዩኤንኤችሲአር office document ያልሰጣቸው ሰዎች አሉ። ላለውም ቢሆን የሚደረገው ዶክሜንት ላለውም ሰው ማለት ነው የሚደረው እርዳታ የሚደረገው እርዳታ በቂ አይደለም፣ በቂ አይደለም፣ የሚያረካ አይደለም ማለት ወደ ሶስት ሺህ ምናምን ሰው እዚህ ጋር እየተጨነቀ እያለቀሰ እያለ ስልሳ ምናምን ሰው በሳምንት ማንሳት እንደ መጫወት ነው። በእውነት የዓለም ህዝብ ይሄንን ዝም ብሎ ማየቱ ራሱ በጣም አረመኔነት ነው ነው የምለው። ስለ ጉዳዩ መነጋገር ከጀመሩ ቀናቶች አለፉ። ገባሽ? የእኛ ሰው በአሁኑ ሰዓት ቤት ውስጥ ተዘግቶ ስራ የለውም፣ አስቢ፣ ገቢ የለም። ሁሉም ነገር በጣም expensive ሆኗል። ብዙ ወንዶች specially ብዙ ወንዶቻችን ማለት ነው በራብ በጥም ቤት ውስጥ እየተሰቃዩ ነው። ዳቦ ቤቶች እየተዘጉ ነው። ከሱቅ ውስጥ የምታገኘው አንዳንድ ነገር ነው። ሁሉ ነገር እያለቀ ነው። በዚህ አይነት ሁኔታ እንዴት ነው እኚህ ሰዎች ከቤትም አይንቀሳቀሱም፣ ውስጥም ሆነው እየበሉ አይደለም፣ ጋዝ የለም። አስቢ። ከቤት ደግሞ ውጡልን ልቀቁ እያሏቸው ነው። መክፈል ስለማትችሉ ነው። የቤት ኪራይ መክፈል ስለማይችሉ ብቻ አይደለም፣ ስለማይችሉ ብቻ ሳይሆን አይፈልጉንም። በአጠቃላይ ግማሹ ህዝብ ከጥቁሩ ጋር አይደለም ያለው። ፖሊሶች ብቻ ጥቂት የሆነ አላለን እንዳትነኪ በህይወት የማድረግ እንደ ማንከባከብ ተስፋ ይሰጥሻል። እነሱም በዛ በጊዜው በራሳቸው ችግር ስለተጠመዱ ነው እንጂ ለእኛ ጥሩ ሆኖ አይደለም። ታክሲዎች አይጭኑሽም። ከጫኑሽ ሞባይላች ሞባይልሽን ይወስዳሉ። ይላሉ ማይሆን ቦታ ነው የሚወረውሩሽ ገባሽ? በጣም ስቃይ ነው ያለው። አሁን ግን ግራ የሚገባው ምንድን ነው ቢያንስ እንኳን ተደብቀውን በህይወት እዛ እያሉ ምግብ በምን መልኩ ነው እነዚህ ሰዎች ሊደርሳቸው የሚችለው? እንዴት ነው ተመግበውስ ይህንን ነገር control ለማድረግ ይሄንን ችግር በራብና በጥም እንዴት ይቻላል ነው የቤት ኪራይ ካለቀስ ወዴት ይሄዳሉ ነው ሴታምቶች ይከፍላሉ፣ ገቢ የላቸውም። አንቺ ከይቅርታ ጋር ግን ለምሳሌ አሁን እዚህ ነሽ ያለሽውና እዛ ለምሳሌ አሁን የተወሰኑ ሰዎች ገንዘብ አዋጥተው ወይም በዓለም ላይ ያሉ ወገኖች አሰባስበው እዛ ያሉ ወገኖቻችን ጊዜያዊ ለሆነው ማለት ነው እንደው የሚወጡበት መንገድ እስኪፈለግ የሚላክበት መንገድ አለ ብለሽ የምትይዋለን የሚላክበት መንገድ በጣም ከባድ ነው። ለምን አሁን ምንም አይነት ገንዘብ ወደዛ እየገባ አይደለም፣ ግን በቤተ ክርስቲያን ስር ማለት ነው። ቢያንስ ይህን communic- ማንኛውም communication ዝግ ነው፣ ግን በቤተ ክርስቲያን ስር ማለት ነው። ቤተ ክርስቲያኖች አሁን አቅሟ እንደቻለው ለልጆች እናትና ለእርጉዞች የተወሰነ ሳንቲም ስልሳ ስልሳ ዲናር እየሰጣቸው ነው ያለው ገባሽ? ግን ከነሱ በላይ ደግሞ ሌላ እየተራበ ያለ ወጣት አለ። ለዛ በምን መልኩ ቤተክርስቲያኑ ይሄንን ነገር ሊያደርግ የሚችለው? በቤተክርስቲያን በኩል ሊያደርጉ የሚችሉበት መንገድ ይኖራል። እኛም ቢሆን ማለት ነው እዚህ ያለን ወገኖች ያለውን ሁሉ ካለን ማለት ነው ባለን አቅም ብንረዳ በምን መልኩ ይደርሳል? ይህንን የቤተክርስቲያንና ሌላ ስልጣን ቦታ ያላቸው ሰዎች ናቸው ይህን system መንገድ ሊፈጥሩ የሚችሉት ማለት ነው የሚረዱበትን መንገድ ስለዚህ አሁን ባንቺ ግምትና አስተሳሰብ በተለይም መውጣት አለባቸው ብለሽ ከምታምኙ ውጪ አሁን ደግሞ የረሃቡ ሁኔታ አስጊ ደረጃ ላይ ናቸውና በዓለም ውስጥ ያሉ በሙሉ በተቻለ መንገድ በቤተ ክርስቲያንም በኩል በተለይ እርዳታው የሚሰጥበትን መንገድ ይፈልጉ ነው። አንድ ቤተ ክርስቲያን ብቻ ነው እንዲ ያለው ትሪፖሊ? እስካሁን ካቶሊክ church ብቻ ትሪፖሊ ማለት ነው ዳህራ ያለው ካቶሊክ church ብቻ ነው በ treatment ም ይሁን በማንኛውም በሚችለው በጣም እየጠበበ ነው እድሉ አሁን የመርዳት አቅሙ። because ኤርትራውያንና ኢትዮጵያኖችን ብቻ አይደለም ይሄ ቤተክርስቲያን እየረዳ ያለው፣ አንዲት ቤተክርስቲያን ናት ይህንን እየረዳች ያለችው። ኮንጎዎች አሉ፣ ቻዶች አሉ፣ ሶማሌዎች አሉ። ሁሉም ሰው አሁን ወደዛ ቤተክርስቲያን ነው እየሮጠ ያለው ቢያንስ ማለት ነው። ማደሪያ ያጡት በሙሉ እዛ ቤተክርስቲያን ነው ውለው ተኝተው የሚሄዱት። ግን ማደር ስለማይቻል ግዴታ እየተንገላት ነው። አንዲት ቤተክርስቲያን ደግሞ ይሄ ሁሉ ስደተኛ ማስተናገር በጣም ከባድ ነው። ስለዚህ ባለም ግን አይወይምም የለም አይወይምም በፊት ነበረ። አሁን ኦርቶዶክስ church ምንም አይነት እንትን እየሰጡ አይደለም ያሉት ገባሽ። ፕሮቴስታንቶች አሉ ምንም ከበር እያደረገ የለም። ካቶሊክ church ብቻ ናት open አድርጋ ለሁሉም ሰው እየረዳች ያለችው። ያ እርዳታ ደግሞ በቂ ሊሆን አልቻለም። ገባሽ አልተነጻጸረም ከብዛቱ ጋር ማለት ነው። እና ቢያንስ አሁን ሌላው ቅድሚያ ህይወት ማዳን የሚለው ነገር already እየተሰበሰቡበት ለእኛ እንደ ማላገጥ ነበረ። እዛ ሆነን ሰው እያለቀሰ አስቢ ቤት ውስጥ ተዘግተሽ ድምፅ አናወጣም ነበር፣ አንነጋገርም ነበር ከፍርሃት የተነሳ። በዛ ላይ ደግሞ ያም ሆኖ እያለ ያንን ማዳን ያልቻሉ ሰዎች ቢያንስ እነዚህ ሰዎች ደግሞ በራብ እየሞቱ ነው። ስራ የለም፣ ገቢ ከሌለሽ ከየት ታመጫለሽ? ወጪ አይኖርም። የቤት ኪራይ አንድ ወር ከፍለዋል። የሁለተኛ ወር በሚቀጥለው ግን የሚከፍሉት ነገር በጣም ያሳስባል። የላቸውም። ሁሉ ነገር ተወዷል። ሁሉ ነገር በእጥፍ ጨምሯል። ካው ገባሽ ከወጡ ወንዶች አይወጡም። ወረዲ ሴት ሆነው አሉ ቤት ውስጥ ቢያንስ አንድ አንድ ጊዜ ሴቶች እንወጣ ነበረ ዳቦ ቤት ለማምጣት ማለት ነው። ዳቦ ቤት ተዘግቷል። ገባሽ? ዱቄት ነው ጋግረን የምንበላ የነበረው ገንፎ ነገር ዝም ብለን አድርገን የምንበላው እሱ ራሱ አሁን ዱቄቱ ራሱ የለም። ሱቆቹ ዝግ ነው። በምን አይነት መልኩ ነው ይሄ ሰው ቢያንስ ህይወቱን ያንን ነገር ያንን ጭካኔ ይህንን አረመኔነት ተቆጣጥሮ ሊኖር እንኳን እራብና ጥሙን አልቻለውም አስቢ ምን እየሰራ ነው? የዓለም መርዳት የሚችሉ ሰዎች ምን እያደረጉ ነው? እንደ መቀለድና እንደ መጨከን ነው የሚመስለኝ እኔ እውነትሽን ነው። በጣም አሳሳቢ ጉዳይ ነው። ምክንያቱም በዛ ቦታ ላይ ሆኖ ሲያዩትና ሲገምቱት ምን ያህል አሰቃቂ እንደሆነ ከምናየው ዜና መገመት ይቻላል። ስለዚህ በምንችለው አቅምና በምንሞክረው መንገድ ለቤተ ክርስቲያኑ በቤተ ክርስቲያኑ በኩል እርዳታ እንዲሰጣቸው ማድረግ እንደሚገባን ነው ያሳሰብሽንና ከልብ ነው የምናመሰግንሽ። እውነት ለመናገር እግዚአብሔር እንኳን ለዚህ ያበቃሽ። ሌሎች ወገኖቻችንም ለዚህ እንዲያበቃቸው ጥረት እናደርጋለን። እናመሰግናለን። በጣም እናንተንም እናመሰግናለን። እግዚአብሔር ይባርካችሁ። አድማጮቻችን እንዳዳመጣችሁት ከሆነ በሊቢያ የሚገኙ ወገኖቻችንን ሰቆቃ ከዚህ ሮማ ወይም ጣሊያን ሀገር ከገቡ ወገኖቻችን ሰምታችኋል። ስለዚህ ማንኛውም ኢትዮጵያዊ የሆነ የሚያውቀው ድርጅት በሚያውቀው መንገድና ሂደት ወገኖቻችን ጋር እርዳታ የሚደርስበትን መንገድ ሁሉ መጣርና ማሰብ ያስፈልጋል። ስለዚህ ሁሉም የእኔ ቤተሰብ እዛ የለም ሳይል ሁሉም ሰው ርብርቦሽ ማድረግ ይገባዋል እንላለን። በዚህ አጋጣሚ ሳንጠቅስ የማናልፈው ነገር ግን ሳይሰሩ እየሰራንን ብለው መሰናክል ለሚፈጥሩ አንዳንድ ወገኖች ግን ጥንቃቄ ያርጉበት እንላለን። ምክንያቱም በወገን መቀለድ አይቻልም። ስለዚህ ወገኖቻችንን ለመርዳት ሁላችንም በምንችለው ቀዳዳ ሁሉ አንድም ሰው ማዳን ከቻልን ጥረት ማድረግ ይገባናል እንላለን። قاعد حاير من سوالك يا صاحبي العزيز توقعنا مظاهرات ما شفنا غير التنقيز شنو تقول يا بن ثابت على قلوب الشعب هل مازال في امل في طموح الشعب هل سيقاوموا الاعداء زي ما قاموا جدودنا هل سيضحوا زي ما ضحوا في غرب حدودنا هل لازال في الكرم والشجاعه في قلوبنا ولا بننافقوا بعضنا باش نعبوا شيوخنا نبي تبي ردي ولا تبي رد الناس انا ما يعرف الا ربي العيش انا قدام مشان انا الشاد وكودي موجود ما فاهم وانا الان من الحرب اول حاجه يقولك راهو احمد ربك كانك حي حامد ربي لو مش النفط البلاد ما فيها شيء ويمكن هيك خير باش يقلبوها على راسها زي ما دار في تونس تحيه هذه خاصه على الاقل عندنا خبزه الخبزه رخيصه سوم دم الشهيد ما تقدرش تقيسه شنو عذرك تستنى في سيدنا عيسى والدولة اللي جنبنا لزت رئيسها قال لي اني فهمتهم بعد ما شتمتهم يا معمر راو شعبك ما عمرك ما خدمتهم يا معمر راو خيلك تعتزل التوب ما هو يا معمر مستحيل الهروب الانتقام بيجيك زي القطار في الحيط حنا غرقوك في مادة جيب غلي الزيت باش تعرف شهداء سليم كيف صيحوا لاني يشوفوك في الجحيم مش حيستريحوا نقسم بالله اللي خلقك وخلقنا እንግዲህ ስትከታተሉት የቆያችሁት ፌብራሪ 17 ጀምሮ በሊቢያ የተቀጣጠለውን አመፅና በዛ ሳቢያ በኢትዮጵያውያን በኤርትራውያንና በሶማሌዎች በአጠቃላይም እዛ ሀገር በሚኖሩ አፍሪካውያን ስደተኞች ላይ የደረሰውን ችግር በተመለከተና ይህንን ጥረት ለማሳካት በተለይም ኢትዮጵያውያን፣ ኤርትራውያንና ሶማሌዎችን በማድረግ እዚህ በጣሊያን ሀገር የሚኖሩት ኢትዮጵያውያን የኢትዮጵያን community ጨምሮ ከፍተኛ እንቅስቃሴ አድርገዋል። ምንም እንኳን የተፈለገውን ያክል ውጤት መምጣት ባይቻልም ግን የተወሰኑ ኢትዮጵያኖች እንዲመጡና ከዚህ ችግር ውስጥ እንዲላቀቁ ለማድረግ ተችሏል። እንግዲህ ይሄንንና ሌሎችም ያሉት ኢትዮጵያውያን ከችግራቸው የሚላቀቁበትን ሁናቴ ለማፈላለግ ጥረቱ ይቀጥላል። በዚህ ዙሪያ ለመስራት ፍላጎታቸውን ትብብሩን ላደረጉልን በተለያዩ ድርጅቶች እንዲሁም ሳንታ ኢጃድ church አምነስቲ ኢንተርናሽናል፣ ቀይ መስቀል እና ሌሎቹን ከልብ እናመሰግናለን። ሌሎችም በመላው ዓለም የምትኖሩ ኢትዮጵያውያን ወይም በዚህ በሮም አካባቢ የምትገኙ ኢትዮጵያውያን በሙሉ ለምታውቋቸው ሌሎች ዓለም አቀፍ ድርጅቶች የጉዳዩን አሳሳቢነት በማስረዳት ጥረታችን እንዲቀጥል ነው ድጋሚ ጥሪያችንን የምናስተላልፈው። እንግዲህ እዛም ላሉት ኢትዮጵያውያን መልካሙን እንዲገጥማቸው እንመኛለን። الحيط حنا غرقوك في مادة جيب غلي الزيت باش تعرف شو هداب وسليم كيف صيحوا لاني يشوفوك في الجحيم مش حيستريحوا نقسم بالله اللي خلقك وخلقنا معمر نهايتك والله لا قربنا 90% منا راهو غضبنا شي يوم الباقي حيا ريتنا هربنا مش حيفيدكم فلوسكم لما تلاقوا جيوشنا وجيوشكم النوشكم باش تصيبوا قبل ما تصير ما هو تبدا الثورة مش حتقدر تطير قصدي ثورة شعبية بمعنى الكلمة ما يندريش لقيته ما هو مستوى علمه يجيك على الميزان زيت تراب والفضة كان شاطر في شيء أسأل ممرضة تقول لك مليح في تحريف الأدلة أي حاجة تقولها صحتي يا لله هذا كلام الشلة اللي يموتوا على القرش التريس الحقانية يفوتوا القرش الرزق اللي خنبتوه والبري اللي تلتوه والتلميذ اللي هملتوه انتو كلهم توا حيجوكم ما عندكم وين تهربوا نعرف وجوهكم ما يستقبلكم حد حي على خشوكم رافعينهم توا الصادشين الكلاب عارفينكم توا ما تعرفوش العذاب لكن توا تعرفوه حطوا فلوسكم برا تجمدهم سويسرا لاخر مره تستغنوا على الشعب ما يبوش يخدموه يما سطين ما تعرفوش الا تخنبوه الرزق اللي تاكلوا فيه هذا نار هذا واضح زي شرف سيدي عمر المختار اللي مات على بلاد شوف احداث البلاد قداش منها القرن راهو فاعت البلاد قداش مليارات اللي نصرفوا في الفاضي قداش اللي عجبهم الا الفاضي ما يعرفني الا ربي وربي القاضي لما نهد على القياده اقعد لك غادي አድማጮቻችን እንደምን ከርማችኋል? ፍኖት ዲሞክራሲ የኢትዮጵያ አንድነት ድምፅ ዘወትር ሮብ እሁድ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት በ13 ሜትር ባንድ የሚያቀርበውን ዜና ዘገባ ይዘንላችሁ ቀርበናል። በቅድሚያ ርዕሶቹ አዳዲሶቹ የወያኔ ካድሬዎች ከወያኔ ጋር አንሰራም ሲሉ መልቀቂያ ቢያቀርቡም ተከለከሉ። የወያኔ ፖሊት ቢሮ አባሉ በመለስ ትዕዛዝ ተነሳ። በባድማ ጦርነት መስዋዕት በከፈሉት ዜጎች ላይ መለስ ተሳለቀ። ወያኔ አሁንም ታሪክ እየደለዘና ጨርሶ እያጠፋ መሆኑ ታወቀ። ማራቶን በራው ዜናዎች በዝርዝር የወያኔ ቡድን ከደደቢት በረሃ ጀምሮ ይዞት የመጣው ጠልፎ መጠያ የሆነው ግምገማ ስልቱ ዛሬም በስራቸው ምስጉን የሆኑትን ሳይሆን በአጎብዳጅነታቸው የሚታወቁትን ለመሾም ለስራና ለሀገር ፍቅር ያላቸውን ደግሞ መንጥሮ ለማባረር እየተጠቀመበት መሆኑ ታወቀ። ወያኔ ግምገማ የሚለው ሁለት ጥርስ ያለው መቁረጫ መጋዝ አዘጋጅቶ የመጀመሪያ ማባረሪያ ሲሆን፣ ሁለተኛው ደግሞ ቂም ይዞ አድብቶ ሊጎዳበት ይቅርታ ሊጎዳበት የሚጠቀምበት ስልቱ መሆኑን የጠቆሙት ምንጮች በዚህ በ20 ዓመታት ጉዞ የተያየው እና የሚያረጋግጠው ይኸው መሆኑን ገልጸዋል። በወያኔ ቡድን ውስጥ ጎልቶ የወጣውና ሀገርን የጎዳው ብሎም ህዝቡ ዛሬ ላለበት የድህነት አዘቅት የከተተው ቢሮክራሲው መስፋፋቱ፣ ሙስናው መንሰራፋቱ፣ አድርባይነት መንገሱ፣ የቡድንተኝነት የአንድ ወገን የበላይነት መጎልመሱ፣ የእርስ በርስ ሽኩቻው መጠናከሩ አልፎ አልፎ ተርፎ በጥቅም መተብተቡ መሆኑን የጠቆሙት ምንጮች ዛሬ ወያኔ ከ20 ዓመት በፊት ከጀመረበት መንገድ መጓዙ ችግሩ አስከፊ እንዳደረገውም ገልጸዋል። ከቅርብ ጊዜ ወዲህ ቡድኑ በሁለት ጽንፈኛ ክፍሎች ተወጥሮ እንዳለ የጠቆሙት ምንጮች በአንደኛው ወገን ከበረሃ የመጡና በሙስና እስከ አንገታቸው ድረስ የተዘፈቁ መልካም አስተዳደርን አንቀው የገደሉ ካለ እኛ ይቺ ሀገር ህልውና የላትን ብለው የሚደነፉና እውቀት የሌላቸው እርሳቸው ስልጣንን እርሳቸው ያደረጉ ሲሆን ይቅርታ ስልጣንን እርስታቸው ያደረጉ ሲሆኑ ሁለተኛው ደግሞ ከከተማ የፈለቁ ከቅርብ ጊዜ ወዲህ ወደ ድርጅቱ የተቀላቀሉ በወጣትነት እድሜ ውስጥ የሚገኙና በትምህርታቸው የተሻሉ መሆኑ የጠቆሙት ምንጮች በሁለቱ መካከል በሚደረግ ግምገማ የበረሃዎቹ ተሰሚነታቸው የጎላ በመሆኑ አሁን ድረስ ወያኔ ግምገማን ጠልፎ መጠያ እያደረገው መሆኑንም አስረድተዋል። የወያኔ ዘረኛ ቡድን ሰሞኑን በዚሁ ጠልፎ መጠያ ስልቱ ባደረገው ግምገማ ላይ እንዳስተዋለው ከሆነ በከፍተኛ ደረጃ በሙስና እስከ አንገታቸው ተዘፍቀው ያሉት ከበረሃ የመጡት ካድሬዎች መሆናቸው እየታወቀ ትላንት ወደ ድርጅቱ ተቀላቅለው በመስራት ላይ ያሉትን የጥቃቱ ሰለባ ማድረጋቸው የዚሁ ስልት ውጤት መሆኑን ምንጮች አጋልጠዋል። በተለይ በአዲስ አበባና በኦሮሚያ ክልል ውስጥ ተደረገ በተባለው ግምገማ ከበረሃ የመጡ በሙስና ተዘፍቀው በእውቀት ድሃ ሆነው ከስራ ይልቅ ወሬን መርሃ ናቸው አድርገው በመንደርተኝነት ተሰባስበው ወጣት የተባሉትን አዳዲስ ካድሬዎች ስራ አላሰራ በማለታቸው ብዙዎቹ እየለቀቁ ወደ መንግስታዊ ያልሆኑ ድርጅቶች እየተሰገሰጉ መሆናቸውን ምንጮች ጠቁመዋል። በዚህ ድርጊት የተበሳጩት የወያኔ